ቃሉ ያ ሙሳ ኢና ለነድኩልሃ አበደን ማዳሙ ፊሃ አሉ። አበደን ማዳሙ ፊሃ ይቁረጥልህ። እነዚህ ሰዎች አርደል ሙቀደስ ላይ በይተል መቅደስ ላይ እስካሉ ድረስ አንሄድም፣ አንገባም፣ ለውጊያም ለጂሃድም አንሞክርም፣ ራሱንም አሉ አናደርገው፣ ድል ታገኛላችሁ፣ ግቡ፣ ተዋጉ ብሎናል አላህ አይደል እያልከን ያለው ፈዛሀብ አንተ ወረቡከ ፈቃቲላ ኢና ሃሁና ቃኢዱ ሂድ አንተና አላህ ኑስራ ታገኛለህ፣ እገዛ ታገኛለህ ብሎኛል የምትለው አላህ ሂድ አንተና አላህ ተዋጉ ከነዚህ ሰዎች፣ እኛ እዚህ ቁጭ ብለን እንጠብቃለን አሉ። የድርቅና መጨረሻ ነቢዩላህ ሙሳ የቁጣ ጥጉን ደረሱ። ምክንያቱም እንደዚህ አይነት ድርቅና የለማ። ሂድ አንተና አላህ ተዋጉ፣ እኛ እዚህ ቁጭ ብለን እንጠብቃለን። ስንት ኒዕማ ያዩ ሰዎች ለነሱ ስል አላሁ ስብሓነ ወተዓላ ለነሱ ብለው ፍርዓውንን ከነምናምኑ ድምጥማ ጠጥፍቷል? ዳመና ጥላ ሆኖላቸዋል። መንና ሰሎ የሚባል ምግብ ወርዶላቸዋል። ስንት እንክብካቤ ተደርጎላቸዋል። አልታይ አላቸው። በዚህ አጋጣሚ አንድ ትዝ የሚለኝ ነገር ምንድን ነው? አንድ ጊዜ የእኛ ነቢይ ነቢዩ ሙሐመድ አለይሂ ሰላቱ ወሰላም በድር ጂሃድ የሚባል ጂሃድን ሲሄዱ በጣም የሚገርማችሁ ያለ ጂሃድ ዝግጅት በቁጥር በጣም አነስተኛ የሆኑ ሰሃባዎችን عير ቁረይሽን ለማገት ብለው 313 ሰሃባዎች ብቻ አብረዋቸው ሄደዋል። ሄደው በድር የሚባል አካባቢ ላይ ከደረሱ በኋላ ነገሩ መልክ ቀየረ። ሸይጣን ለቁረይሾች ወሬ አናፈሰ። ከመካ የመካን ህዝብ ወክለው ለንግድ ወደ ሶሪያ በአባ ሱፊያን እብኑ ሐርብ አማካይነት የላካችኋቸው ሰዎች በመሐመድና በሰሃባዎቹ ታግተዋል፣ አርደው ህምሽክ አድርጎ ጨርሰዋቸዋል ብሎ ሸይጣን መካ ሄዶ አወጀ። የነቢላ ሙሳ አሁን ያልኳችሁ ታሪክ ያስታወሰኝ ታሪክ ላይ ነው እየመጣሁላችሁ ያለሁት። ከዛ በኋላ የመካ ቁረይሽ ህዝብ ሴት ወንዱ ሳይቀር ሴት ቤት ውስጥ ሽንኩርት የምትከትፍበት ቢላዋ ሳይቀር ይዛ ወጣች። የሚቆጠር ህዝብ ወደ መዲና ነቢዩና ሰሃቦችን ለመጨረስ ከመካ ያሳደዷቸው ያባረሯቸው አላነሰምና ጅብሪል መጣ ነቢዩ ጋር መልክ ቀይሯል ጉዳዩ አላቸው። ከሁለት አንድ ይምረጡ እርሱ አላቸው ነቢዩን አለይሂ ሰላቱ ሰላም። ቁረይሽ የመካ አረብ ከነ ምናምኑ ከነ ምናምኑ ጥርግርግርግ ብሎ እየመጣ ነው። እናንተን ለመጨረስ አግተን ለንግድ ይዞ የወጡትን ገንዘብ እንዘርፋለን ብለው የወጡ ሰሃባዎች ቁረይሾችን በአባ ሱፊያን እብኑ ሀርብ የሚመራውን ኃይል አልቆባቸዋል፣ ጨርሶባቸዋል ብሎ አውጇል። ሸይጣን ሄዶ ከነሱ ጋር ከመዋጋት አንድ ወይም በዚህ በኩል የሚመጡ በአባ ሱፊያን ኢብኑ ሐርብ አማካይነት የሚመጡትን ሰዎች የያዙትን ንብረት ገንዘብ፣ ግመል እንዳላችሁም እንድትወርሱና ገቢ እንድታረጉ ይህንንም ቢሆን እናመቻችላቸዋለን፣ ግን ሁለቱን አንድ ላይ መምረጥ አይቻልም፣ አንዱን ብቻ ምረጡ አላቸው። ጅብሪል መጥቶ አላህ ብሎዋል ብሎ ለነቢዩ ከዛ በኋላ ሰሃባዎችን አማከሩ። በእጃቸው ያለው ሰሃባ 313 ሰሃባ ነው በቁጥር። ሁሉም ችግር የለውም እንዋጋለን እንዋጋለን። ይሄ ጦር ዝግጅት ይዞ እየመጣ ያለው ከመካ በሺ የሚቆጠር ህዝብ ነው። ነቢዩ ጨነቃቸው፣ ሀሳቡ ረበሻቸው። አዩሃ ልሙእሚኑን አሺሩ ኢለየ ይላሉ ዝም ብለው መላበሉኝ በሉኝ፣ እስቲ አንድ የሆነ መላበሉኝ ደጋግሞ። መዲና ላይ ያሉ እነ ሳዕድ ብኑ ሙዓዝ ሳዶች፣ ትላልቅ መሪዎች የመዲና እነዚህ እነዚህ ሀሳብ እንዲሰጧቸው ፈልገዋል። ነቢዩ ቀልባቸው ፈልገዋል። አንዳንድ ስደት ከመካ ወደ መዲና አብሯቸው የሄዱ አንዳንድ ሰሃባዎች እንጂ ሀሳብ የሚሰጡት እነሱ ሀሳብም አልሰጡም፣ ጸጥ ብለዋል። አንድ ሰሃባ ሰዓድ ኢብኑ ሙዓዝ የሚባል ይመስለኛል መላበሉኝ መላበሉኝ ብሎ ዝም ብለው ደጋገሙብን። እኛን እና የእኛን ሀሳብ የፈለጉ ይመስልናል። እስከሚገባን ከሆነ ያ ረሱለላህ አሉ። አዎ የእናንተን ሀሳብ ነው የፈለጉት አሉ። አዎ እናንተ የምትሰጡኝን ሀሳብ ነው የፈለግኩት። አይ ያሳዝናል አሉ። እኛ የነቢዩላ ሙሳ ሰዎች እኮ አይደለንም ማለት ሳዕድ ብን ሙዓዝ የነቢዩላ ሙሳ ሰዎች ኢዝሃብ አንተ ወረቡከ ፈቃትላ ኢና ሃሁና ቃኢዱን ብሏል። ደረቆች አሉ ሙሳን ሂድ አንተና ጌታ አላህ እዛ ተዋጉ ከነዚህ ከአማሊቆች ጋር እኛ እዚህ ቆን ቁጭ ብለን እንጠብቃለን አሉ። እኛ እንደዚህ ባለጌዎች አይደለንም ማለት እኛ ምን እንደምንሎት ያውቃሉ። ወኢን ኩብተል ባህራ ለኩድና ማአክ አሉ ይሄን የተንጣለለ ባህር ላይ ብድግ ብለው እርሶ የሚጠልቁ ቢሆን ተከትለኖት ነው ምንገባው እንጂ ቤታችን፣ ንብረታችን፣ ልጆቻችን፣ ነፍሳችን አንልም አሉ። በፍጹም አናደርገውም። እንደዚህ አይነት ሀሳብ ውስጣችንም ላይ የለም። ስጋት በስጋት ለምን ይሆናሉ? እርሱ ፊታቸው ተከፈተ። የነብዩ ድል ገና መጣ አሉ። አነጻጽሩት። የነቢዩላህ ሙሳ ተከታዮች ግን ኢዝሃብ አንተ ወረቡከ ፈቃትላ እና ሃሁና ቃይዱን አሉ። ነቢዩላህ ሙሳ የቁጣ መጨረሻውን ደረሰ። በጣም ተቆጣ። ዱዓ አደረገ። ቃለ ረቢ ሐርፈ ኒዳ ማህዙፍ ቢማዕና ቃለ ያ ረቢ ማለት ነው። ኢኒ ላ አምሊኩ ኢላ ነፍሲ ወአኺ ዱዓ ጀመረ ነቢዩላህ ሙሳ። ከዚህ የበለጠ ምን ድርቅና አለ? ሂድ አንተና ጌታ አላህ ተዋጉስ እያሉ እነዚህ ሰዎች እንዴት ሆነው ይመለሳሉ? የድርቅና ጫፉን ደርሰዋል። የዛን ጊዜ ቃለ ረቢ እኒ ላ አምልኩ ኢላ ነፍሲ ወአኺ እኔን ተከትሎ እኔን አምነው ሪሳላይን ነብይነቴን ተቀብሎ አብረው ከኔ ጋር ያሉት እኔ የሚያውቀው እኔ የተቆጣጠርኳቸው በእኔ ስር ያሉት ኢላ ነፍሲ ወአኪ ሃሩን ወንድሜና ራሴ አንድ ሩሄ ነች። ምንም ስላልቻልኩኝ ፈፍሩቅ በይነና ወበይነ ልቀውም ልፋሲቅ እነዚህ ፋሲቆች ናቸዋል። ፋሲቅና ሙናፊቅ ካፊር ለይታችሁ ማወቅ አለባቸው ፋሲቅ የሚባል ሰው ሙስሊም ሆኖም ፋሲቅ አለን። መስጊድ ታየዋለ። በመስጊድ ዋይ ይላል፣ ሽርጉድ ይላል፣ ምን ይላል? ውስጡ በሽታ ያለበት ፋሲቅ ነው። ኻሪጅ አንጣጥላ አጭበርባሪ ማለት ነው። ውስጡ አጭቤ እንዳሁኑ እንደ ሙሳ ሰዎች ማለት ነው። እኛንና የእነዚህን የፋሲቆች መሃል መላበለን ላያየን አለና ዱዓ አደረገ ነቢዩላህ ሙሳ አላሁ ስብሓነ ወተዓላ ዱዓውን ተቀበለ። قال فإنها محرمة عليهم أربعين سنة يتيهون في الأرض فلا تأس على القوم الفاسقين يا ሙሳ ባይተል መቅድስንም አርባ ዓመት ሙሉ አይገባትም ዝም በል አለ። ማንኛውም ዋጃቸውም አይሳካም ማለት ያሰቡትን ነገር ሁሉ ሊሰሩ ይነሳሉ። ዋልለው ዋልለው እንዲቀሩ እናደርገዋለን፣ ችግር የለም አለ። ፈላ ተአሳ አለል ቀውሚል ፋሲቂን ላ ተሐዘን አለይህም ፈኢነሁም ፋሲቁን ሙስተሂቁን ሊሊቃብ ማለት ነው። ከዲን እስላም የወጡ ትክክል የአንተ ተከታዮች ያልሆኑ ስለሆነ የሚገባቸውን ዋጋ እኛ እንከፍላቸዋለን። አንተ ሐዘን ውስጥ፣ ጭንቀት ውስጥ፣ መረበሽ ውስጥ እንዳትገባ ብሎ ነቢዩላ ሙሳን እንዲህ አድርጎ ጌታ አላህ አጽናና። በሚቀጥለው ደርስ የሚቀጥለው ላይ እንገባለን። ወሰለላሁም አላ ሰይድና ሙሐመድ وعلى آله وصحبه أجمعين أعوذ بالله من الشيطان الرجيم واتل عليهم نبأ ابني آدم بالحق إذ قربا قربانا فتقبل من أحدهما ولم يتقبل من الآخر ولم يتقبل من الآخر قال لأقتلنك قال إنما يتقبل الله من المتقين لئن بسدت إلي يدك لتقتلني ما أنا بباسط يدي إليك لأقتلك إني أخاف الله رب العالمين الصلاة والسلام على أشرف المرسلين محمد بن عبد الله سيد الأولين والآخرين وعلى آله وأصحابه ومن اهتدى هداه إلى يوم الدين يقول الباري جل وعلا في مكم تنزيله الذي لا يأتيه الباطل من بين يديه ولا من خلفه تنزيل من حكيم حميد سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم واتل عليهم نبأ ابني آدم بالحق الله سبحانه وتعالى በዚህ ባለንበት ሱረቱል ማኢዳ ትላንት ባሳለፍነው ደርስ ስለ ሙሳና በኑ እስራኤሎች ነቢዩላ ሙሳን በእክላስ በተቅዋ በኢማን መከተል ሲገባቸው ያ ሳይሆን ቀርቶ የገጠማቸውን ትረካ አላሁ ስብሓነሁ ወተዓላ ተረከልን። ዛሬ ወደ ሌላ አዲስ ታሪክና ወደ ሌላ ርዕስ ገባ። በዚች አያ ወትሉ አለይህም ማለት ያ ሙሐመድ አንብብላቸው፣ ንገራቸው ለዛ ሐሲድ ለሆኑ ይሁዳዎች እና ለመሰሎቻቸውም ጭምር ኦሪጂናል የሆነ ቂሳ ውሸት ያልተደበላለቀበት ፈጠራ የሌለበት የሆነውን ታሪክ ንገራቸው ይላል። ወትሉ አለይህም ነብአ ኢብነይ አደም። ነብአ ማለት አክባር ታሪክ ማለት ነው። ሁለት የአደም ልጆች ሳይግባቡ ቀርተው መሃላቸው ላይ ችግር ተፈጥሯል። አደም አቡል በሸር የሰው ልጆች አባት إذ قربا قربانا فتقبل من أحدهما ولم يتقبل من الآخر قال لأقتلنك ቃለ ኢነማ የተቀበሉ ላሁ ምን ልሙተቂን አደም ከባለቤቱ ሀዋ ጋራ በሚኖሩ ጊዜ አላሁ ስብሓነሁ ወተዓላ ካለው ችግር የተነሳ በእኛና ከእኛም ትውልድ በፊት በነበሩት ያልፈቀደና ያላግራራውን ነገር ከሰው እጥረት የተነሳ ዙርያ ከማነስ የተነሳ ደሩረተል ሃል ይባላል በኡሱለል ፊቂ። ደሩረተል ሃል ማለት አንድ ችግርን ለማለፍ ሲባል ለዛ ችግር መስላህ ይፈጠራል። الله سبحانه وتعالى زريا لما بزات يسون لما أصفات ضرورة الحال فقد يا مالت انديت نو حواء كانت تلد في كل بطن ذكرا وأنثى وكان يزوج الذكر من هذا البطن الأنثى ምን አልበጥን አልአኸር ሐዋ በምትወልድበት ጊዜ የአደም ባለቤት መንታ መንታ ነው የምትወልደው። መንታ መንታ ሁለት ሁለት ትወልዳለች። ግን መንታ መንታ በምትወልድበት ጊዜ ሁለት ሁለት ሐዋ ስትወልድ አንድ ወንድ አንድ ሴት አንድ ወንድ አንድ ሴት ነው የምትወልደው ምንጊዜም አላሁ ስብሓነሁ ወተዓላ ይህን ወደ ኋላ ይኸልቃል ሂክመቱ ልባሪ ጀለ ዋላ ከዛ በኋላ ደሩረተል ሀል ያልኳችሁ እዚህ ጋ ነው وكان يزوج الذكر من هذا البطن الأنثى من البطن الآخر አብራው የተወለደች ሴት በመንታነት ከወንድሟ ጋራ ወንድም ነች እሷ ወንድምና እህትማ እህትና ወንድም ናቸው። ቆይታ ደግሞ አሁን አሁንም መንታ ትወልዳለች ሴትና ወንድ አብራ የተወለደችው ሴት አብራት ከተወለደችው ወንድ ጋራ አይጋቡም፣ ሐራም ነው። መጀመሪያ ዙር ላይ ያለችዋን ሴት ከሱ በፊት መንታ ሆና አብራ ያገባች አብራ የተወለደችውን የኋለኛው ያገባል። ይሄኛው ወንድ ያኛውን፣ ያኛው ወንድ እችኛዋን ሴት እየተፈራረቁ ይሄ ነበር ሂደቱ። በዚህ መልኩ እያሉ ፈለማ አራደ አደሙ አይዘውጀ ቃቢላ ኡኽተ ሀቢል ቃቢልና ሀቢል የሚባሉ ወንድማሞች ወንድማማቾች እነዚህ የአደም ልጆች ቃቢል ከሀቢል ጋር የተወለደችዋን የሀቢልን መንትያ ልድር ፈለገ አባት ለቃቢል የሀቢልን እህት ወይም ከሀቢል ጋር አብራ የተወለደችዋን መንትያ ወይዘውጅ ሀቢል ኡኽተ ቃቢል ረዲያ ሀቢል ሀቢል ተስማማ። አባትየው ከአላሁ ስብሓነ ወተዓላ የተሰጠውን ሸሪዓ ተግባራዊ ሲያደርግ አፈጻጸሙን ሀቢል ተስማማ። ወአባ ቃቢል ቃቢል ግን አይሆንም ማለት ከኔ ጋራ አብራኝ የተወለደች መንትያዬን ራሴው ነኝ የሚያገባት አለቅም አለ። ሊአነ ተውአመተሁ ካነት አጅመል የሴት ነገር አደጋ ነው እንግዲህ ለምንድን ነው ይህን የምለው? ትልቁ ምክንያቱ የእሱ መንትያው በጣም ቆንጆ ነች፣ ውብ ነች በጣም ከሀቢል ጋር ግን አብራ የተወለደችዋ ምንትያ ትንሽ ዝቅ ትላለች። ከኔ ጋር የተወለደችዋን ለሱ ከተሰጠች ለቃቢል ከቃቢል ጋር የተወለደችዋን ለእኔ ልድረደል አላደርገውም ማለት አባትዮ ለመዳር የፈለገውን ስትራቴጂ አልተቀበለም ቃቢል። ፈቃለ ለሁማ አደም በዚህ መሃል ንትርክ ተፈጠረ። አለመግባባቱና ጭቅጭቁ እንግዲህ በሴት ዙሪያ የሚፈጠሩ ጭቅጭቅ አይነገራችሁም። አደም የሆነ መላ የሆነ ዘዴ ዘየደ። አባታቸው ኑ እንዲህ እናድርግ አለ። ሰው በብዛትም የለም ትውልድ። ስለዚህ አንድ ኸይር ስራ ሲሰሩ የዛ የሰሩት መልካም ስራ ኸይር ስራ የተቀባይነት ምልክቱ ሰደቃ ያወጣሉ። ኩቱበት ሰማዊ የቁርባን ይሉታል። ይሄ ቁርባን ሰደቃ ለመሳኪን ለተራቡ ሰዎች ማከፋፈል እንዳይደረግ የለም ሰው ህዝብ የለም። አደምና ልጆቹ ናቸው ያሉት። ጉዳዩን አላህ ከተቀበለ እሳት ይወርድና ወይ ከመሬት ይወጣና ይህን ሰደቃ ወይም ቁርባኑን ይበላዋል። የተስተካከለና አላህ ጋር ተቀባይነት ያገኘ መሆኑ በዚህ ይረጋገጣል። ይሄ ያለ ህግና ደንብ ነው በሰዓቱ። ከዛ አደም ሁለታችሁም ቁርባን አውጡ አለ። ሰደቃ ይሄ ሊያስታርቀን ይችላል፣ ሊያስማማች የሚችለው እንደኔ ይሄ ነው አለ። ፈሚን አይኩማ ቱቁቢላ ተዘወጀሃ ከማናችሁም አላህ የአንዳችሁን ተቀባይነት አግኝቶ አላህ ጋር የተሳካ ከሆነ ያ ሰው ያገባታል። ከቃቢል ጋር ያለችውን የቃቢልን ተውአማ ተውአማ ማለት መንትያ ይህን ትእዛዝ ለመፈጸም ሁለቱም የአባታቸውን ትእዛዝ ለመፈጸም ጀመሩ ደፋ ቀና ማለት ወካነ ቃቢሉ ሳሂቡ ዘርዒን ቃቢል ገበሬ ነው። በሰፊው እህል ያመርታል። ቁርባኑን ማቅረብ ያለበት ካለው ነገር ነው። ስለሆነ ፈቀረባ አርዘለ ዘርዒሂ ሰደቃ ወይም ቁርባን ብሎ ሰው ሲያቀርብ ካለው ነገር ጥሩንና ምርጡን ነው መሆን ያለበት። ትንሽ ወረድ ያለና በደረጃ በጥራት ዝቅ ያለውን የእህል አይነት ሰበሰበና አቀረበ ቃቢል። ወካነ ሀቢሉ ሳሂቡ ገነሚን፣ ሀቢል ደግሞ ፍየሎች አሉት፣ በጎች አሉት፣ ከብት አለው። እሱ ደግሞ ፈቀረበ አሐሰነ ከብሽን እንደሁ ከበጎች ውስጥ ያማረ ቀልብ የሚሰልብ የሆነ አይን ላይ የሚገባ ደም ያለውን ጥሩ ነው ብሎ የሚለውን አቀረበ። ሁለቱም ቁርባን አቀረቡ። በዚህ መልኩ እንግዲህ እሳት ወርዶ ወይም ከመሬት ወጥቶ ከነዚህ ውስጥ በእሳት የተበላ ተቀባይነት አግኝቷል ነው የሚጠበቀው ውጤት ይሄ ነው። ቢአነዘለት ናሩን ፈቁቢላ ቁርባኑ ሀቤል ቢአነዘለት ናሩን ፈአከለትሁ ተቀባይነትን አግኝቶ ውጤታማ ማን ሆነ? ሀቢል እሳት ወጣና ጮማ ሆኖ ያማረበትን በግ ላጠረገው። የሀቢል ሰደቃ ወይንም ቁርባን ተቀባይነትን አገኘ። ፈዝዳደ ቃቢሉ ሐሰደን ወሱኽጠን ወተወአደሁ ቢልቀትል ወንድምየው ቃቢል ቁጣው ጨመረ፣ ምቀኝነቱ ጋለ፣ ተፍለቀለቀ፣ ውስጡ ባሰበት። አላህ ያንተን ተቀብሎ የኔን አለመቀበል አደጋ ነውና አለ። እንደውም ዛቻ ሰነዘረ። ወተወዐደሁ ቢልቀትል ቃለ ለአቅቱለነክ አጠፋሃለሁ እንዳታገባት ራሷንም አለ ገድለሃለሁ አለ። ቃቢል ነው ሀቢልን ወንድምየውን ይባላል። ቃቢል የዛን ጊዜ ይሄን ብሎ ባለ ጊዜ ሀቢልን ቃለ ሊማ ለምንድን ነው የምትገለኛለህ? እኔ ምንድን ነው ያረኩት? የኔ ጥፋት እዚህ ጋር ምንድን ነው? ቃለ ሊአናው ትቁቢለ ቁርባኑክ ወለም ተቀበል ቁርባኒ የአንተ ተቀባይነት አግኝቷል፣ የእኔ ተቀባይነት አላገኘም። ጥሩ ይሄ እስከ ቢሆን ወማ ዘንቢ ለይሄ ለመሆኑስ የኔ ወንጀል ምንድን ነው አለ ሀቢል የእኔ ተቀባይነት እንዲያገኝ የአንተ ተቀባይነት እንዳያገኝ እኔ ያረኩት ነገር እዚህ ላይ ምን አለ እነማ የተቀበሉላሁ ሚነል ሙተቂን ተቅዋ ይኑርህ እንጂ ኢማኑ ይኑርህ እንጂ እክላሱ ይኑርህ እንጂ የአንተ ቁርባን ወይንም ሰደቃ ተቀባይነት እንዲያገኝ አላህ የሚቀበለው ከሙተቆች ነውና ሆኖ መገኘቱን እንጂ እኔ ምን ያረኩ ነገር አለ አለ። አይ የተቀበሉ ሚመን ይተቃ ረበሁ ወአክለሰ ንየተሁ ግን ውሳኔን ከወሰንክ አለው ዝም ብሎ ገድላለሁ ብሎ ዛቻ ብቻ ሳይሆን የምር ከሆነ ግን ችግሩን ልንገርህ አለው። ለኢን በሰጠ ኢለየ የደክ ሊተቁቱለኒ እኔን ልትገል ብረት ይዘህም ይሁን ስለታማ ነገርም ይሁን መሳሪያም ይሁን ብትዘረጋ እኔ ላይ ሸኹ ሸኹ እዚሽ ጋር ይሻላል እሱ ጋር ትንሽ ሙዳችን እየተበላሸ ነው። ከባታ ነው ፎሎ ውጭ ያየዋል የተረከሾ ነረከ የምት ለኢን በሰተ ኢለየ የደክ ሊተቅቱለኒ አንተ ወስነህበት ቆርጫለሁ፣ ወስኛለሁ፣ ገላሃለሁ ብለህ ካልክ በብረትም በለው በስለታማ ነገርም በለው በምንም በለው እጅን እኔ ላይ ብትዘረጋ ማ አና ቢባስጥን የድየ ኢለይክ እኔ ግን ለመልስ ምቱ እጄን አልዘረጋም አንተ ላይ ምንድነው ምክንያቱ ኢኒ አኻፉ ላህ ረብ ልዓለሚን እኔ ጌታ አላህን ፈራለሁ። ከወሰንክበት ግን አንተ አድርገው፣ ምንም ማድረግ አልችልም። ሌላ የሚሰጋልህ ነገር አለው ሀቢል ቃቢልን እኒ ኡሪዱ አን ተቡአ ቢኢስሚ ወኢስሚክ ፈተኩነ ምን አስሃቢ ናር ምናልባት እኔን ገድለ ትረካ ይሆናል ትደሰት ይሆናል። እህትህንም አላገባም በዚህ አጋጣሚ ጥሩ ነው። ግን እኔ የሚመስለኝ እኔን የገደልክ የኔን ደም በማፍሰስ የኔንም ወንጀል ትሸከማለህ ወኢስሚክ እኔን ከመግደልህ በፊት የነበረው የራስህም ወንጀል ሁለቱም ይከመርብህና ፈተኩነ ምን አስሃቢና የጀሃነም ሰው ትሆናለህ። እሳት ላይ ጀሃነም ከሚማገዱት ትሆናለህ። እኔም ሰጋልህ ነገር ቢኖር ይሄ ነው አለ አቢል ወንድምየውን ቃቢልን ወዛሊከ ጀዛኡ ዛሊሚን እንግዲህ የእሳት ባለቤት ጀሃነም ላይ ገብቶ መማገድ ለእንዲህ አይነት በዳዮች ለእንዲህ አይነት ነፍስ ህይወት ለሚያጠፉት ከአላህ ዘንድ የሚዘጋጅላቸው ዋጋቸውን የሚንዳቸው ይሄ ነው። ይሄ ይገጥመሃል አሉ። ይህን እወጣዋለሁ ካልክ ምንም ማድረግ አልችልም እኔ አለ። በጣም ይገርማል እንግዲህ ቃቢል ሀቢልን ገደለ አልገደለም እንየው ከታሪኩ ቃቢል ይህን ሁሉ ምክር አስፈላጊ ነው ያለውን ነገር ሁሉ ሀቢል ቢናገረውም ሊከለከል አልቻለም። በምን መልኩ እንደሚያጠፋው እንደሚገለው እንደሚያጠቃው ስልትና ፕሮግራም ይነድፍ ጀመር። አንድ ቀን በወሰነ ዕለት ቃቢል ወንድምየውን ሀቢልን ልገል ድምዳሜ ላይ የደረሰ ቀን ፈለገው ግራቀኝ አለ ተከታተለ። ሀቢልን ሊያገኘው አልቻለም። መነሻ ቂሳችን ላይ እንዳልነው ሀቢል የስራ ተግባሩ ምንድን ነው ብለን ነበር። ሀቢል ምን ነበር? አርብቶ አደር ገበሬ ማን ነው? አቢል ነው። አሁን ሊገል ፈላጊው ሚያን ነው ከጣሉ ጫቀንሰን አንቀንክ <laughs> እሺው ቀልብ ሲከመር እንት ትምትም እዩ በኋላ በዚህ በወሰነ እለት ለግድያ የት ያገኘዋል? ተራራ አናት ላይ ከብቶቹን እየጠበቀ ነው፣ እያገደ ነው ሀቢል አንድ ጥላ ስር ቁጭ ብሎ ደከመውና ጋደም ብሏል። እዛው ሀቢል ቀኑ የደረሰች ቀን ነው እንግዲህ ፈጠለበሁ ሊየቅቱለህ ፈራገል ጉላሙ ሚንሁ ፊ ርኡስ ልጅባል ተራራ አራት ላይ አገኘው፣ ደረሰበት። ወዲህ ወዳ ወዲህ በት በት በት ብሎ በፍለጋ ከብቶቹን ሊጠብቅ በሄደበት ጥላ ስር ላይ ጠቅሞት እዛችሁ ጋደም ባለበት አናቱ ላይ ደረሰበት። ወሁወ የርአ ገነመን ለሁ ወሁወ ናኢም ፈረፋአ ሰክረተን ፈሸደኸ ቢሃ ረእሰሁ ፈማት። በሌላ ሪዋያ ደግሞ አጃኢብ ነገር ልንገራችሁ፣ በጣም አጃኢብ የሚሆን መግደል የሚባል ነገር እንዴት እንደሆነ ሁሉ አያውቅም ነበር። ገድልሃለሁ ብሎ ይሞክር እንጂ ሞት ከዛ በፊት አላለፈም። ግድያ የሚባል ነገር እንዴት እንደሆነ አይታወቅም፣ አፈጻጸሙ ማለት ነው። ስለዚህ የሚያደርግ ነገር አጥቶ ጀዓለ የልጉ ይኑቀሁ በተኛበት ደርሶ አንገቱን ይዞ አዞረው፣ አሽከረከረው፣ ታገለ። ሊገለው ነው። ሸይጣን እንግዲህ የትም ቦታ አለሁ ይላል። እንዲህ አይነት ወንጀል ደግሞ ለዛውም በስሎ ቀርቦለት ነው እንዴ ኒዕማ አደል በሰው ሱራ ሆኖ መጣና ይባላል። እሱ ታግሏል ብዙ ከኢብሊስ ከሸይጣን መምጣት በፊት በአንዳንድ ዘገባ በአንዳንድ ሪዋያ በጥርሱ ሁሉ በጫጭቆታ ነካክሶታልም ይባላል። ሸይጣን መጣና ትልቅ ድንጋይ ይዞ አቱሪዱ አን ተቅቱለሁ ልትገለው ነው ግን የፈለግከው አለው። ቃለ ናም ቃለ ፍኩድ ሃዚህ ሰክራ ፈጥርሃሃ አላ ራእሲሂ። ታዲያ ለምን ትታገላለህ? አንዴ አንገቱን የጠመዘዝክ፣ አንዴ በጥርስ እየነጨህ አጭርና እኔ ቀላል ነገር በአቋራጭ ጸጥ የምታደርገውን ነገር እኔ አልጠቅምህም። እንካ ይሄን ድንጋይ ትይዝና ማጅራቱ ላይ አውርድበት ይሞታል ከላሳ ጥሩ አሰልጣኝ ያገኘ ጥሩ አስተማሪ የሰጠውን ድንጋይ ተቀበለና ፈአኸዝሃ ፈአልቃሃ አለይህ ፈሸተከ ረእሰሁ ከላስ ባለው አይነት አድርጎ ግድያው ተፈጸመ። ሀቢል ሞተ። ኢብሊስ በነገራችን ላይ ሁሉም ጋር ይጫ ሁሉም ጋር ነው የሚጫወተው። ደብል ፌስ ነው። ለሱ ይህን ስራ ካሰራ በኋላ ثم جاء إبليس إلى حواء مسرعا እናትዮ ጋር እየሮጠ መጣ። ሐዋ ጋር ፈቃለ ያ ሐዋ እነ ቃቢል አተለ ሀቢል ሰሞኑን ስዝት የነበረ ቃቢል ሀቢልን እኮ ገደለ ነገራት። በጣም የሚገርም ነገር ግድያ ደግሞ ምንድን ነው? እሷ መታቀም ፈቃለት ለሁ ወይሃክ ወአይ ሸይን የኩኑ ልቀትሉ እንዴት ነው ግድያ? ምንድን ነው ግድያ? ሩሁ ወጥቶ በህይወት ከመኖር ወደ በህይወት ወደ አለመኖር መሸጋገር መሆኑን አታውቅም፣ አያውቁም። ሰው ሞቶም አላዩም። በፍጹም የሚያውቁ ነገር የለም። አደምም ሐዋ ግራ ገባት። ኢብሊስ መጥቶ ቢነግራትም አባሙራ መተንተን ይችል የለ ማብራራት ይችል የለ ግራ እንደገባት አውቆ ቃላ አንድ ሰው አላት ሞተ የሚባለው ወይም የአንቺ ልጅ ዛሬ ሀቢል አላት። አንደኛ ላ ያእኩል ወላ ይሽረብ ወላ ይተሐረክ ወላ ያንጥቅ ወላ ወላ ወላ ኢላ አኺሪህ መገደል ማለት ምን እንደሆነ ልንገርሽ። ዛሬ ሀቢል ልጅሽ እንዴት ሆኗል? አንደኛ አይበላም፣ ሁለተኛ አይጠጣም፣ ሶስተኛ አይንቀሳቀስም፣ አራተኛ አይናገርም፣ አየር የለውም፣ እስትንፋስ የለውም። ዘረዘረላት። በድንጋይ አስጨፈጨፈና እኮ አስገደለ እሱ ራሱ እኮ ነው። እዚህ መጥቶ ወዳጅ ይሆናል፣ እንዲህ አይነት ማብራሪያ ይሰጣል። آه. የዛኔ ሐዋ ይሄንን ዝርዝር ከነገራት በኋላ قالت ذاك الموت ايه ማለት ነው ሞት ማለት አለች قال فوها الموت بك موت بالاو يهر فجعلت تسيه حتى دخل عليها آدم وهي تسيه سزمتا درطان تمتالج تالق سالج تاب دالج انات نچا هوا آدم متا فلم تكلمه فقال مالك فلم تكلمه فقال مالك فلم تكلمه آدم يقبل من دنو يتكستو አዲስ ባህሪ ምንድነው? ለምንድነው የምታለቅሽው? ምን መልስ አሰጠውም። ተመልሶ ይወጣል። ዞሮውንም መጥቶ ማለኪ ወአዩ ሸይን ሀደሳ ምንድነው አዲስ ነገር የተከሰተው? መልስ አሰጠውም። ብቻ ማልቀስ ነው። ይወጣል፣ ተመልሶ ይገባል፣ ይወጣል፣ ተመልሶ ይገባል። አደም መጨረሻ ላይ ፈቃለ አለይኪ ሰይሃ ወአላ በናትኪ አለ። ምንም ልትሰማው አልቻለችም፣ ታብዳለች። በይ ማንኛውም ሙሲባ ከአሁን በኋላ ሲመጣ ማልቀስ ለአንቺና ለአንቺ ሴት ልጆች ብያለሁ ነው ያለ። ለዚህ ነው የሚበልጡን ሴቶች በእልቅሻ ወአና ወበንያ ሚንሃ ቡርአኡን እንደ አንቺ ሰብራቶ ከማበድ አንድ አዲስ አንድ አስደንጋጭ ነገር ሲፈጠር ማልቀስ፣ ሰብር ማጣት ለአንቺና ለአንቺ ሴት ልጆች ሰጥቻለሁ። አልሰማልሽ ለእኔና ለወንድ ልጆቼ ነፃ ነን እኛ የራቅነን ከዚህ እጃችን የለበትም። ለዚህ ነው ቶሎ ወንድ ልጅ ለማልቀስ እንደ ሴት በማንኛውም ነገርም ስታስረዳ ሴት ተረክ ታደርገዋለች ታፈስ ትጀምረዋለች። አና በቀንግ ገሽዮ አባት ያስቀመጠው ነው እንግዲህ ምን ይደረጋል። አደም ከዛ በኋላ እንግዲህ ግድያው ተፈጸመ። አሁንም የሚያሳዝን ምን እንደሆነ አጃይብ ልንገራችሁ። ቃቢል ገደለ ወንድምየውን። ከገደለ በኋላ ምን ያርግ? የት ይውሰደው? ከዛ በፊት ሞት አይታወቅም። የሞተ ሰው ምን ይደረጋል? አላዩም። ልምዱ የለውም። ምን ያድርጎ? መከራውን በላ። እኛ ዛሬ ሰው ሲሞት የተለቀሰ ያህል ደረት የተመታ ያህል ያበደ ያህል ሰው አብደው የሚቀብረው እኮ በዘር ሐረግ እንደ ሰንሰለት በአባት በአያት በቅድመ አያት በዛ በዛ በዛ መቅበር እየተለመደ እየተለመደ እየተለመደ መጥቶ ነው በሁሉም ሰው ጭንቅላት የገባው። ከነሱ በነሱ ዘመን የለም የሚታወቅ ነገር የለም። ሰውም አልሞተም የመጀመሪያቸው ሞት የሚባል ነገርም አያውቁም። የሞተ ሰው እንዴት ይደረጋል አያውቁም። ጃሂሎች ናቸው። ገደለ ግን ምን ያድርግ ወንድም ሚአም ጤባ በርቾባ መጨረሻ ላይ በጣም ጨነቀው። አንድ የሆነ እንደ ሸራ አይነት ነገር ቅጠሉንም ምኑንም ምኑንም ቆዳውንም እንደ ሸራ እንደ ማዳበሪያ ሸራ አድርጎ ቆዳ ሰራና ጀናዛውን እሱ ውስጥ ከተተ። በቃ ግራ ግብት አለው። የሚያደርግ ነገር አጣ። فبعث الله غرابا يبحث في الأرض ليريه كيف يواري سوءة أخيه በጣም የሚያጅበው እንደዚህ ምስቅልቅሉ በወጣበት አንድ ሁለት አሞሮች በአጋጣሚ እያንዣበቡ መጡ፣ ወረዱ ፊት ለፊቱ ላይ ዶሮ ከዶሮ ጋር ሲጣላ አያችሁ። ልክ እንደዛ እነዚህ ሁለቱ አሞራዎች መጣላት ጀመሩ። እርስ በርስ በሚንቃራቸው ምንድን እሺ ልማዕና ሚንቃር ይሄ በእንትናቸው እና ሲዋጉ ሲዋጉ ልክ እንደ ዶሮ መዋጋት አንደኛው አንደኛውን ገደለው። አሞራ አንዱ ሞተ። ቁሬ ቁራ ቁራ አሞራ ግን ሚንቃር የሚባለው ይሄ የአፉ እንትን አብቻ በአማርኛ ስላላወቅኩ ነው፣ ይቅርታ። ወአላ የት ያህል አንደኛው ሞራ ግን ገደለው። አንደኛው በጣም የሚያጅበው ገዳዩ ራሱ አሞራ የገደለው አሞራ ራሱ ትንሽ ዞር አለና እዛው አጠገቡ ላይ በጥፍሩ አሸዋውን ፋቅ ፋቅ ፋቅ ፋቅ ፋቅ አረገ፣ አወጣ። ዝም ብሎ ያየዋል። ማን ቃቢል ከኔ ጋር ናችሁ ማለት ነው። አፍጥር ስላልደረሰ ቀርባችሁ ወደ ተምሮ ተንጠልጥሎ እንደም ብዬ ወአላ የትሃድ ዝም ብሎ ያያል ነፍስያው ተምታቷል። እንዳሁኑ እንዳልኳችሁ አሞራውን ፈጦ እያየ ነው። ፋቅ ፋቅ አረገና በጥፍሩ አሞራው ቆፈረ ቆፈረ ቆፈረ፣ ጉድጓድ ሰራ። ወሚን አጃኢብ አልገራኢብ በአፉ ነክሶ ጎትቶ የሞተውን አሞራ ጉድጓድ ውስጥ ከተተ። ጉድጓድ ውስጥ ከቶ በጥፍሩ እንደገና አፈሩን መለሰና ቀበረ። ፈበአሰ ላሁ ጉራባን የባሀሱ ፊል አርድ ብሎ አላሁ ጀለ ወአለም ይናገረው ይህንን ላደረገው ወንጀልና ግድያ ፍጸማ ተበሳጭቶ የሚስ ቅጠል በጣም ብስጭጭት ባለ ሰዓት ፈጠወአት ለሁ ነፍሱሁ ቀትለ አኺሂ ፈቀተላ ነፍስያ ወስውሳው ገደለ። የግድያውን ወንጀል ፈጸመ ቃቢል ፈአስባሃ ሚነል ኻሲሪን አስባሃ ናህው የሞካከራችሁ ደረሶች ካላችሁ ምን አኸባቲ ካነ ይባላል። አስባሃ አነጋ ማለት አይደለም ሆነ ማለት ነው። ምን አልኻሲሪን ከከሰሩ ሰዎች ሆኑት። አኸዋቲ ካነ አንዱ አስበሃ ነው። ገደለና ይህን አይነት ግዙፍ ወንጀል ፈጽመው ካላስ ፈበአሰ ላሁ ጉራባን የባሐሱ ፊል አርድ ፈቅፈቅ አርጎ አሞራ ሊዩሪየሁ ከይፈ ይዋሪ ሰዋተ አኺ ተልእኮው ምንድን ነው? አሞራው ሊያሳየው ነው የገደለውን ወንድሙን መቅበር እንዳለበትና ቀብሮ መሰተር እንዳለበት ጀናዛውን ሊያስተምረው ያ ወይለታ ويني أعجزت أعجزت أن أكون مثل هذا الغراب فأواري سواء أخي إن ذي أمورا أن كان مهني هل شالك ني أمورا كأمورا كتالتو عندنا أن أمورا قدلو ريسان أبرو سكف سيستر إني إهن مادرك هل ከፍተኛ ቁጭት ውስጥ ገባ። ፈአስባህ ሚነ ናድሚን መቅበር ላለመቻሉ ተነደመ። በጣም ሳይቀበር የቆየበት ጊዜ ብዙ ወራትን የሚባልም ሪዋያ አለ። ሬሳው ሲንገላታ በጣም ብዙ ጊዜ የተንከራተተው። ስለዚህ የሀቢልና የቃቢል ታሪክ ይህን ይመስላል።